ባለፈው ሳምንት በእኛ ድራማ ጥሩ ነሽ። መቼም እንደ አንቺ ያለ መልካም ጎረቤት ማግኘት መታደል ነው። ምን አደረግኩ? አይ ለምለም አታመሰግኝም እንዴ? አንቺ ለምለም። አመሰግናለሁ ጥሩንሽ። ምንም አይደል። አሙዬ፣ ሜላት፣ አንድ ነገር ልነግራችሁ ፈልጌ ምን ትጀርዬ እኔና ደስታ ምን ልንጋባ ነው። ሚስጥር ነው እኔ የምላችሁ ዳይሬክተር ሰብለ እኮ መጣች ወይ? እኔ እኮ አላምንሽም ታሪክ። እውነት አሁን ያየለ ነገር አንድ መፍትሄ ያገኛል። ለአባዬ ደውላ ነገሩን እንደምትከታተል ነግረዋለች። እና ጋሻ ወደ ዋናው ጨዋታችን ንግባ። እንዴታ እንዴታ! ታዲያ የኔ ሐሳብ ያችን አየር የምትሞላ ማሽን ገዝተን ጎማዎችን በአየር መሙላት ነው። ከዛ ሥራ ጀምሮ ብር በብር መሆኑ <laughs> ግድ የለም። ገንዘቡ ቢሆን የማግኘት አያቅተኝ። ሚሚ ስጓቁም ሰው ሲመጣ እያየሽ ማሻ እንትን አይደለም። እኔ እሷን የምፈልግ እሷ ሰው ልጠብቅልን እንጂ ና ወደ ላከው ነው እሺ እሷ ተመቻችኛ አራባ ያቺ ቦል ታዲያ እኔን አታገኝ። ምን ይመስላል? ምን ጀንበሬ፣ ማን ነው እሱ? እንዴ ምን ምንድን ነው የሆንሽው? ምንድን ነው የተፈጠረው? ምንድን ነው? ምን ሆና ነው? አንድ ሰውዬ ደብድቧት ነው። ሰናይ ቶሎ ሚሚዬ፣ ወይኔ ምንድን ነው የተፈጠረው? ምን ሆነሽ ነው ሚሚ? ወይኔ ጉዴ አንድ ግርሽን መሬቱን ልጥረግበት። እስቲ እሱን ተይውና የሚበላ አምጪ። አባዬ በቤቱ ምን የሚበላ ነገር የለም እንዴ? እሰራለሁ የምትይው ጠብም አይል እንዴ? ቤቱን አስተዳድራለሁ ብለሽ የለ? በይ በአግባቡ መግቢና። አባ ደሞዜ እኮ በጣም ትንሽ ነው። በሉ እንደ ፍጥር ጥራችሁ። እኔ እንደሆንኩ ለአንድ ሆዴ አላንስ ሙዬ እንግዲህ ቤቱን ጠርቦ ለመጨረስ ያጣደፈች ምንድን ነው? ዛሬ ቅዳሜ አይደል? ለሊ ጋር ለመሄድ እነ ሳራ ቤት መገናኘት አለብን። የለምለም እናት ሰማንያ ቀን ሞላቸው ማለት ነው አይደል? ኪሴው እንዴት ሄደ? እኔ ደግሞ ለሊ ብዙ ትምህርት ቤት ስለማትመጣ ናፍቃኝ ነው መሰለ ረጅም ጊዜ እንደሆነ ነው የሚሰማኝ። እሙ አቤትማ፣ እንደው ለዛች ለለምለም አንድ ነገር ልካለው ብዬ ምንም አልሞላልሻለሁ። አይዞሽ እማዬ፣ ግድ የለም እናንተ በር ሲንኳኳ አትሰሙም እንዴ? ክፈቱ እንጂ። እሺ ጋሻው። ሙዬ ሚሚ እንዴት ናት? ደህና እየሆነች ነው መስዬ። ይኔ ሰውየው እኮ ቅጥቅጥን ያደረጋት መሲ። አረ እንደው ሚሚ ድለኛ በመሆኗ ነው እንጂ አጥንቷም አለመሰበሩ። አሁን ስለተሻላት እሷም ሳሪታ ጋር ትመጣለች። ልጆች ማን ሊጠይቀን እንደመጣ አያችሁ? ልጆች አደጋችሁ አይደል እንዴ? ረገረቅ አንቺ ደግሞ ምን አገዛ? በል እስቲ ዝች ጋር አረፍ በል። ቆይ ቡና ላፍላ። የለ የለ፣ ቅጥል ብዬልሻለሁ። ውሃ ብቻ አምጪልኝ። እሺ ቆይ ቆይ ቆይ፣ ጋሽ ይዛና ይህን ላንሳል። እዚህ ጋር ቁጭ እሺ። እሺ። ኡፍ ተመስገን። መንገዱ እኮ ሰውነት ውልቅልቅ አደረገ። እንዴ እንዴ እንዴ ይዛና ጋሻው እንዴ ነህ እባክህ? አለሁ አለሁ አለሁ። ቤተሰብ፣ ከብቱ፣ እርሻው ደህና፣ ሁሉም ሰላም ነው፣ ፈጣሪ ይመስገን። የሚገርም እኮ ነው። እንደው ካየን ስንት ዘመን ሆነን እኮ። ዛሬ ምን ይግርጣለ? ምን የከብቱ አጋዚ ደህና ነው ሲሉኛ አንድ ላም ይሸጥ ብዬ እኮ ነው እንጂ ጊዜ እንኳን አልተገኘም። አይ እሱ እሱ እውነት ነው። ገበያው እዚህ ይሻላል። ይኸው አጎቴ ውሃ። ተባረኪ ተባረኪ። እንዳው ቁርስ ነገር እንኳን እንዳላደርግለት። <laughs> የሚገርም እኮ ነው። አሰለፈች እኮ አሁን ገበያ ልትወጣ ስትዘጋጃጅ እኮ ነው የደረስክብን። አሰለፈች፣ እስኪ ወጣ ብለሽ ለቁርስ የሚሆን ነገር ገዛዝተሽ ነይ። ጥሩ ስጋ የሚዘሽ ነይ። እንኪ ብሩ ነሽ። የለም የለም፣ ገበያ አልፍብኛል። አሁን ልሂድ። ቆይ ቆይ፣ እንደ ዛና እንደ አብረን ነው እንጂ ምን ሄደው አሰለፍ። እንዲህ ቆንጆ የሚበላ ነገር ገዝተሽ ጠብቂ። እሺ በሉ ልጆች፣ ደህና ዋሉ። እንግዲህ ደህና ዋሉ ልጆች፣ ደህና ዋሉ። ሰላም እንደሆነን ሲያስመስል ሲያናድደኝ ክረምቱ ሳያ በጋ ይመጣም ያልዘራም ሊያጭ አይወጣም። ለሁሉም ጊዜ ያለው አይደል በአግባብ ለመደላደል የመስቀሉ ፍን ካደይ ጋራ አይን ቢሻላችሁ ጸደይ ነው እንጂ ምን ቢለፋ በጋ አይደለም ወቅታችን። ሁሉም ክስን በእናትሽ ፋና አትይዢ። ሜላት፣ ዛሬ እኮ የረፍት ቀኔ ነው። ዳቦ ለመጋገር ብዬ ልቅር። ዛሬ ለምለም ቤት ዳቦ ይዤ እንደምመጣ ለጓደኞቼ ቃል ገብቼላችኋለሁ። እንዴ አንቺ መጋገር ሳቺ ለምንድን ነው እችላለሁ ያልሻቸው? በእናትሽ እሱን አሁን ተይውና አንዴ ጋግሪልኝ። እንግዲህ ሜላት ነገርኩሽ፣ እትዬ ሲመጡ ይጋግሩልሽ። እሷ ቶሎ አትመጣም። እኔ ምንም ማድረግ አልችልም። እስኪ መንገዱን ልቀቂልኝ። ኡፍ ሂጂ በቃ። ፀሐይ ናት የወጣችሁ? አዎ ዳዲ፣ ዳቦ መጋገር ታግዘኛል? ሜሉ፣ እኔ እንኳን ቸኩያለሁ። የደስታ ሽማግሌ መሆኔን ታውቅ የለም ነገ ለደስታ ሽምግልና ስለምንሄድ ዛሬ ስለ እሱ ለመነጋገር እንሰበሰባለን። በሄደህ ነዋል እሙዬ እንዴት ነሽ? ደህና ነኝ የሳራ እናት። ሳርዬ ትንሽ እንጀራ እናውጣ አዘጋጅቻለሁ። ለለምለም ይዘሽልኝ ትሄጃለሽ። እሺ ማይ እማ ወይ ሚሚ ውጭ ቆማለች፣ ትግባ እንዴ? ምን ጥያቄ ያለው? ግቢ በያት። ለምን ውጭ ቆመች? እንድትገባ ስለምናትን የቆየሁት ግን ፈርታም ቢያለች። ዙሪያሽ ዙሪያሽ፣ እመትትዬ የሳራ ጓደኛ ሚሚ ውጭ ቆማለች። ሂጂና ግቢ በያት። የጎዳናዋ ልጅ ስሚ፣ በስርዓት አስገቢያት። እሺ ትዬ እኔ የምለው ሳርዬ፣ ዳይሬክተር ሰብለ አየለን ክፍል ልትቀይረው ወሰነች ወይስ ተወችው? ገና የተወሰነ ነገር የለም። ደግሞ አንዳንድ አስተማሪዎቹ የተናደዱብኝ እንደሆነ አውቄያለሁ። ምን ጭራሽ በፊት ፈገግ እያሉ ያዋሩኝ የነበሩ አስተማሪዎች አሁን አሁን ሲሆን ፊታቸውን ይከሰክሳሉ። እንደው በቅርብ ሌላ ትምህርት ቤት ቢኖር ምን ነበረበት? እነሱን ታያቸው፣ ሁሉን እንዳላየሁኝ። እኔ ፍቃዱ ዳይሬክተሯን በድጋሚ እንዲያነጋግራት አደርጋለሁ። እሺ ማይ ሚሚ ግቢ ግቢ ሚሚ። ደግሞ የምን አልገባም ማለት ነው? አይ ይቅርታ ትዬሽ። እንዴት ነው? እየተሻለሽ ነው? ባለፈው ሳምንት ያጋጠመሽን እኮ ሳር እየነገረችኝ። አሁን ደህና ነኝ። አረፍ በይ። ዙሪያሽ ለልጆቹ የሚበላ አምጪላቸው። እሺ ትዬ። በሉ ተጫወቱ። እሺ ሚሚ ዛሬ ግን እንዴት ነሽ? ደህና ነኝ። እንኳንም መጣሽ። እሙ ስላስቀየምኳችሁ ይቅርታ። ሁሉም ነገር አስጠልቶኝ እኮ ነው። በቃ የሁላችሁ ህይወት ከኔ የተሻለ መስሎ ታየ አይ የእኔ ህይወት አሁን ምን ያህል የተሻለ ሆኖ ነው? የአባቴን ነገር ታውቂ የለ? እሱማ እኔስ ያለሁበት ሁኔታ ሚሚዬ፣ አሁን አሁን ትምህርት ቤት ማለት የጭንቀትና የስቃይ ቦታ ነው የሚመስለኝ። አየለም በየቀኑ ማየት በሽታ ሆኖብኛል። ሚምዬ እንደውም ባይገርምሽ እኔ በአንቺ ጥንካሬና በራስ መተማመንሽ እንዴት እንደምቀና። አሁን የኔ ህይወት ምንም ያስቀና ነገር አለ? ሁላችንም እኮ ጥሩም መጥፎም ነገር ተሸክመን ነው የምንኖረው። ግን ደግሞ ሚሚዬ እርስ በርሳችን እስካለን ምንም ይቅጠመን ምንም ደህና እንሆናለን። እሱ ምንም ጥርጥር የለውም። በቃ እኔ ግን ቀን ከሌት ራሴ ለማኖር መባዘን ምርር ብሎኛል። የሆነ ነገርማ ማድረግ አለብኝ። አይዞሽ አይዞሽ እጭ ወጥ ቤት እንደ መንደፋደፍ የምጠላው ነገር የለም። ሜላት፣ ምንድን ነው እሱ የወደቀው? ደህና አይደለሽም? ምን ደህንነት አለ ብለህ ነው ጀንበሬ? እኔ ጀንበሬ የጠፋው ወጥ ቤቱን አህያ የወለደበት አስመስለሽው የለ እንዴ? ምን ላርግ ብለህ ነው? ዳቦ ጋግራለሁ ብዬ እኮ ነው። ይሄ ሁሉ ጋጋታ ከመዝረክረክ የተነሳ ፊፊ እንኳን እየሳቀችብኝ ነው። ፎፌ ደግሞ ማናት? ድመታችን ነቻ። ውሮ ደግሞ ከመቼ ወዲህ ፌፌ ሆነች? ከዛሬ ጀምሮ። አሁን እሱን ተውና ሊጡን እስኪየው አሁን ልጋግራ። ሜላት፣ ዘበኛ መሆን የረሳሽው እንዴ? ስለ ዳቦ አገጋገር ምኑን አውቄው? ግን ኩፍ ያለ ይመስላል። ከምን እንግዲህ ይመስለኛል ያልኩት። አይ አንተ ካልከኝ አሁን ጋግረዋለሁ እንዳልሽ እሳት እንደያዡ እንደ ቤቱ ብዙ ነው ጥቅሙ ጉዳቱ። ድንጋዩን ካፈር ውስጥ ወርቅ አድርጎ ያወጣል ያቀልጣል ጉልበቱ። እሳትን ከውሃ መጥኖ መዝኖ ማነው ያሳነሰው? ያተናው የለሞ ያሙቆ አፍልቶ ከተቆሰቆሰ እኔ ነኝ ሴቲቱ ብቃቴ ውበቴ እሳነው ጉልበቴ። ታሪክ የምለውጥ የራሴን ያገሬን በወጣትነቴ እሳትማ ፀሐይ ብሩ ቀን ብርሃን ጨለማ ይገፋ እቶኖ ሆኖ ቀርቶ ጭልጭል እንኳን ሲል ወጋገኑ ተስፋ እሳት ነኝ እኔ እሳት። ሜላት ግን የት ቀረች? ዳቦ ልትገዛ ሄዳ ይሆናል። ይህኔ የዳቦ መሸጥ ቢዝነስ ውስጥ ገብቼ ቢሆን ኖሮ ከኔ ትገዛ ነበር። ግን የት እየጋገርሽ ትሸጫዋለሽ? ስም ብዬ ነው እባክሽ ሳርዬ። እኔ መቼም አያልፍልኝ። ምንድን ነው የምሰማው? እማዬ ሚሚ ህይወቷን መቀየር ትፈልጋለች፣ ግን ምን ማድረግ እንዳለባት አላወቀችም። ሚሚ እስቲ ንገሪኝ፣ እቅድሽ ምንድን ነው? እቅድ የእኔ? አዎ ህይወትሽን ለመቀየር ከፈለግሽ በደንብ የታሰበበትና ሊፈጸም የሚችል እቅድ ያስፈልግሻል። አይትዬ እሺ፣ ያልሞከርኩት ነገር ስለሌለ አሁን ምንም የተለየ ሀሳብ የለኝም። የሆነ ጊዜ ማስቲካና ሶፍት እሸጥ ነበር፣ ግን በቂ ገንዘብ መስራት አልቻልኩም። ኮብልስቶን ማንጠፍም ሰርቻለሁ። አብሯት ይሰሩ የነበሩ ደግሞ መንገዱን በሳ ስም ሰየሙት። ጎሽ፣ ጎበስ አንዴ ደግሞ ወያላ ሆኜ ነበር ድምፄ እየተዘጋ መዝፈን ሲያቅተኝ እሱንም ተውኩት። የጉልበት ሰራተኛ ሞኜ ሰርቻለሁ። ደግሞ ቢያዩ የሳራ እናት የምትሰራው ሁሉ ይዋጣላታል። <laughs> ከዛ ደግሞ አንድ ቀን የግርማን ሱቅ ስጠብቅ በቃ የራሴን ንግድ ለመጀመር ተነሳስቼ ነበር። ገና የሚሳካልኝ ስላልመሰለኝ እሱንም ተውኩት። ሚሚ፣ እስካሁን ከነገርሽኝ ሁሉ የወደድኩት ነገር የራስሽን ንግድ ለመጀመር ማሰብሽን ነው። ብጀምርም አይሳካልኝም። በቂ ትምህርት የለኝ። በዛ ላይ ንግዱን የምጀምርበት ገንዘብም የለኝም። ዝም ብሎ ሀሳብ ብቻ ነው በቃ። እንዲህማ ራስሽን አታሳንፊ። እስቲ በከተማ ያሉ ነጋዴዎችን አብዛኛዎቹ እኮ ከትንሽ ጀምረው ነው ትልቅ ደረጃ ላይ ደረሱት። እውነት? በሚገባ። እስቲ መጀመሪያ ጠንካራ ጎንሽን ለይተን እንወቅ። ሳራና ሙዬ ማገዝ ትችላላችሁ። እያሳሳቅሽ እኮ ማግባባት ትችይበታለሽ። ሚሚዬ ሂሳብም ጎበዝ ነሽ። የእቃ ዋጋ ትርፍ እኮ በአንጎልሽ ነው ምሰሪ እሙዬ አሁን ያልሽው እኮ ንግድ ለመጀመር በቂ አይደለም። ቆይ ሚሚ፣ እሙዬ አሁን ያለችው የመሸጥ ችሎታ እንዳለሽ፣ ሰው ማግባባት እንደምትቺ፣ የእቃዎችን ዋጋና መልስ በጭንቅላትሽ ጠንቅቀሽ እንደምታውቂው ነው። እነዚህ ሁሉ እኮ ለንግድ የሚያስፈልጉ ዋና ዋና ችሎታዎችሽ ናቸው። በዚህ ላይ ደግሞ በጣም ጎበዝ ሰራተኛ ነሽ። በራስሽ ትተማመኛለሽ። ራስሽን ማስከበር ትችያለሽ። እኔ እንደዛ ለመሆን እንዴት እንደመመኝ። ሳራ፣ ከምርሽ ነው? ከምሬ ነው ሚሚ። ታዲያ እነዚህ ተጨማሪ ለንግድ አስፈላጊ ነገሮች አይደሉ እንዴ? እና እዚህ ችሎታዎች ሁሌም አሉ፣ ግን አንድ ቀን እንኳ የሞከርኩት ተሳክቶልኝ አያውቅም። እንዲሳካልሽ ማድረግ ትችያለሽ። ቆይ እስቲ አሁን ደግሞ በአካባቢሽ በቀላሉ ልታገኛቸው የምትችያቸውና ስራ ሊያስጀምሩሽ የሚችሉ ነገሮችን እንለይ። ኧረ እኔ ምንም የለኝም። ለምሳሌ ጊዜ አለሽ አይደል? እሱማ ሞልቶ ተርፎኛል። ጥሩ ጊዜ አንድ ሀብት ነው። እሺ ሌላስ? የሚስጥር የአትክልት ቦታዬም አለ። እዛ ደግሞ ምንጭ አለ፣ ተከተልም አለ። አንቺ ደግሞ ተከተለ ሀብት ነው ብለሽ ነው እንዴ? አየሽ፣ ብዙ ጥሩ ጥሩ ችሎታዎችና የተወሰኑ ሀብቶች አሉሽ። አሁን ከአንቺ የሚጠበቀው አይንሽን ከፍተሽ እጅሽ ላይ ባለ ነገር ሰው ያላሰበው አንቺ ልትሰሩ የምትችውን ነገር ለይቶ ማወቅ ነው። ምን አይነት ስራ? እስቲ ዞር ዞር በይና ገበያውኒ። በእርግጠኝነት አንድ ነገር ይመጣልሻል። እሺ፣ ዋናው ማስተዋል ያለብሽ ነገር ለመስራት የምትመርጪው ስራ አሁን በእጅሽ ባለ ነገር የሚሰራ መሆን እንዳለበት ነው። ነገውን እንኳ ልጀምረው ብትይ ልትሰሩ የምትችው ምን እንደሆነ መለየት ነው። እትዬ፣ እሺ፣ በጣም አመሰግናለሁ። በራሴ እንድተማመን ነው ያደረጉኝ። ምንም አይደል፣ የአቅሜን ስላካፈልኩኝ ደስ ብሎኛል። እኔ የምለው ለምለም ቤት ስንት ሰዓት ላይ ነው የምትሄዱት? ሜላትና ማንቲን እየጠበቅን ነው። ሞይ ሜላት የጋገረችውን ዳቦ ይዛ ትመጣለች ተብሎም ይጠበቃል። <laughs> እውነት ግን ሜላት የምር ዳቦ ጋግራ መምጣት ከቻለች እኔ ይህንን ሶፋ ነው የምበላው። <laughs> ሰለፍ ሰለፈች መጠናል። ወይ ትደርሳላችሁ ብዬ ገምቼ ልክ ምሳውን ሳቀራርብ ነው የደረሳችሁት። ጥሩ ጥሩ። ሰለፍ ነ እንጂ እንደ እንጂ ከኛ ጋር ቅረቢ። አጎቴ። አቤ ገበያው እንዴት ነበር? በጣም ነው የቀናኝ። ላሚቷን በጥሩ ዋጋ ነው እሰይ። በገንዘቡ ደህና በሬ ልገዛበት ነው ሀሳቤ። ሆኖም ዋጋው ትንሽ መለስ እስኪል መጠበቅ አለብኝ። ያው ተመልሼ እመጣለሁ። እንግዲህ ላስቸግራችሁ። የምን ማስቸገር አመጣ እንዴ? ቤትህ አይደለም እንዴ? እንዴ በፈለክ ጊዜ መምጣት ትችላለህ እንጂ። እኔም አንተ ስትመጣ እንዴት ደስ እንደሚል <laughs> በልጅህን ታጠብ። እሱን አስቀድም። ግዴለም፣ ኧረ በእውነት ግዴለህም። እንደ አራፈር ሰውን ታጠብ። አሰልፍ እያስታት ውስጥ የሳራ እናት በጣም የሚጣፍጥ ምሳ ነበር። እሰይ እንኳን ጣፍጧችሁ በላችሁ። በጣም ነው የምናመሰግነው። ምንም አይደል። ዙሪያሽ ዙሪያሽ፣ እስቲ በር ሜላት በሆነች አይደል? ዳቦን ይዘዋለች። እኔ እኮ አላምንም። ይሄን ዳቦ ብቻ የኔ ጋገርኩት ብቻ እንዳትዪ ሚሚ ደግሞ ጀመረች። ጥያቄን አልመለሽም ባክሽ። ብቻዬን ነው የጋገርኩት። ለነገሩ ፊፊ ትንሽ ረታኛለች። ማንን? ድመታችን ናት። ክፈቱና ይሁት። ወይኔ ሜላት፣ አንቺ በጣም ነው የሚያምረው። በጣም አመሰግናለሁ። ግን አንቺ ነሽ የጋገርሽው? እኔማ ሀሳቤ ሰራተኛችን እንድጋገርልኝ ነበር፣ ግን ዛሬ ፍቃድ ወጥታለች። እና በቃ ራሴ ጋገርኩት። ኧረ ሜላት እኔ አሻንጉሊት ምናምን እያልኩ ስቀልድብሽ ለካ ባለሙያ ነሽ። እሺ እሺ፣ በቃኝ። ማንተ የት ነው? እንደውልለት እንዴ? ደውይለት። እንደው እኮ የሚገርም ነው በጣም ወይ ዛና ወይ ጉድ ወይ ጉድ ወይ ጉድ እኔ የምልህ ለምን ወጣ ብለን አንድ አንድ አንድ ግደለህም። በዛውም እንደውም ጓደኛ ያበራንም እዛው እናገኘዋለን። ሳይመሽ መንገድ መጀመር አለብኝ። አይ እንደዛ ከሆነ ልሸኝሃ። አሰለፈች አሰለፍ። አቤት አጎቴ። ይኸውልሽ ከብት ለመግዛት ተመልሼ እስከምመጣ ይሄ ብር አንቺ ጋር ይቀመጥ አደራ። ይሻላል ብለህ ነው አጎቴ? ይህን ልማት ሸክሜ መንገድ አልሄድም። የሚያስፈራ። ኧረ እውነት ነው፣ እውነት ነው። ግድ የለም እዚሁ ቢቀመጥ ይሻላል። ይቅርብህ። እሺ እንግዲያውስ በይ እንግዲህ በይ በይ እንግዲህ ልጆቹንም ሳልሰናበት መሄዴ ነው። ምን ይደረግ ብለህ ነው አጎቴ? እነሱም መጥተው ሲያጡ ያዝናሉ። አይ በይ አንቺው ሳሚልኝ፣ አንቺም ደህና ሁኚ። በልጋሻውን አንድ እንሂድ። እሺ እሺ፣ አሰለፍዬ መጣሁ እንግዲህ ማንቲ ከበደህ ላግዝ? አይም ያን ያህል አይከብድም። እዛ ለመድረስ አንድ ሰዓት ይፈጅብናል። እንዴ ሌላ ጊዜ አርባ አምስት ደቂቃ አይደል እንደሚፈጅብን? ዛሬ እቃ ተሸክመን አይደል አስራ አምስት ደቂቃ ያስጨምረናል። ወይኔ ሌላ የሚመች ጫማ ባረኩ ኖሮ። አቦ ሜላት ደግሞ አትነጫነጪ ማንቲ። ዛሬ አንተ ባትኖር ላይ ጉዳችን ነበር። አረ ምንም አይደል። ለምለም ጋር መሄድ አይቀርም ነበር። ወይኔ መቼም አንደርስም። እሙ የሆነ የዘፈን ግጥም ጽፌያለሁ፣ አስፈንልሽ። ማንቲ መንገዱ ረጅም ነው፣ ጭራይ ልታረዝመው ነው። ሜላት ደግሞ እንዴ እሙ መስማት ትፈልጊያለሽ? ከፈለሽ ደግሞ የራስሽን ግጥም የጨመርሽ ልስፈን። እሺ ማንቲ፣ ደስ ይለኛል። ሔዋን በላችና ያችን ጸበለስ በደጋትነሳ እስከ ዛሬው ድረስ ሔዋን ግን እናት ናት፣ እህትም ሚስትም፣ እጅግ ተፈላጊ የህይወት ቅመም፣ እጅግ ተፈላጊ የህይወት ቅመም። ቻልበት ካረጃ አስተሳሰብ ላለመኖር ማሰብ ገብቶኛል ጊዜ አስተምሮ ሳይስተሰንቶ ጀርባ ወንዶቹ የት አሉ? जाना क्या बोलूं अब शाकी አሰለፈች አሰለፈች። አቤት ጋሻ፣ ጠራኸኝ? ነይ ነይ ነይ ነይ ነይ ነይ፣ አበራን ተዋውቂው የቅርብ ወዳጄ ነው። እዲ እዲ እዲ፣ ወይዘሮ አሰለፈች እንዴት ነሽ? እዲ ጋሻው ትክክል አይደለም። እንደዚህ ደርባባ ሚስት እንዳለ አልነገርከኝም እኮ። ለዋሽንት ወዴት ወጣ ልበል? ወደዚህ ወደ ጓሮ ሄድና እንዲህ ወደ ቀኝ ታጠፍ። ይህ ሰውዬ ማን ነው ጋሻው? አበራ አልኩሽ አይደል እንዴ? እንደው ትንሽ ቀደም ቀደም ይላል። ማንም አስተያየት አልጠየቀሽም አንቺን። እኔ የምለው ለመሆን አጎትሽ አስቀምጫለሽን ብር የት አደረግሽው? ደህና ቦታ አስቀምጫዋል። አምጮ አምጮች። ለምን ጋሻው? አምጮ አልኩሽ እኮ ቤት ውስጥ የሰው ብር ሲቀመጥ የኔም ኃላፊነት ነው። ቆጥሬው ይቀመጣል። እሺ እንደ እንደ አበራ ና ና ና ና ና በል ና ቁጭ በል። ይኸው ጋሻ የሚበላ አምጪ። ጋሻው ይህ ሁሉ ብር ምንድን ነው? ለማሽኑ ነው እንዳትል። ታዲያ ገንዘቡን አመጣለው ብዬ ነበር እኮ። ጎሽ ጎሽ፣ ጋሻው ጥሩ አረግ። ይኸው እንግዲህ ቤት ያፈራውን ቅመሱ። አረ ሲያዩትም ያስጎመጃል። በይ በይ በይ፣ ይሄንን ብር ደህና ቦታ አስቀም አይዞሽ ሚላትዬ፣ ደረስን። እሺ፣ በጓሮ በኩል እንግባ። እሺ። ለምለምዬ፣ ጎሽ ጓደኞች መጡ። እንዲያውም ስራ ያግዙናል። ሰላም፣ እንዴት ነሽ? ወረታሽ፣ እንዴት ናችሁ? እንኳን መጣችሁ። እንዴት እንደናፈቅሽን ለምለም ይሄን ላርገው፣ እዛ ጋር አርገው። ማንቲ ተዋውቋት፣ ጎረቤታችን ናት። ሰላም እንደው ጓደኛችሁ እኮ በሀዘኑ በጣም ተጎዳች። ጥሩነሽ እነ ዳንኤል ናቸው? ቆይ እስቲ ልያቸው። አሁንስ ሰውን ያስጠላኝ። እናንተን ሳይ ብቻ ነው የሚሻለኝ። ለምለም ሜላት የጋገረችውን ዳቦ ማየት አለብሽ። እራሴ ነኝ አውቅቼ ምን ብዬ ጋገርኩት። ግለጭና ይኸው አሪፍ አይደል? ይቆረስና ለእንግዶች ይቅረብ። እሺ እኔ የምልሽ ትንሽ ደረቅ አለ ልበል? እንጃ ሜላትዬ ውስጡ አልበሰለም። ሊትለው አታየውም? ውስጡ ሊት ነው። ላዩ ጠንካራ፣ ውስጡ ሊጥ ምርጥ የሜላት ዳቦ ሲያስጠላ። ለነገሩ የወጥ ቤት ስራ ምናምን አልወደም። ይቅርታ ለምዬ ከልቤ ነበር የጋገርኩት። ችግር የለውም ሜላት ዋናው ማሰብሽ ነው። መጣ እናንተ ለልኮ ሁሉ ነገሯ ትክክል አይደለም። ሀዘን ይወጣላት አይመስለኝም። በጣም ነው የምታሳዝነው። ሄኖኬ የእኛዎች ለምለምን ለማገዝ ሽር ጉድ ሲሉ አያቸው ደስ አይሉ በጣም እንጂ የኔም ቤተሰቦች ነገ ሽማግሌዎችን ለመቀበል ሽር ጉድ እያሉ ነው ደስታዬ እሺ ብለው አንቺን ድረውልኝ ከአለም ደስተኛው ሰው ለመሆን ቸኩያለሁ አረ ቀስ በል ደህና ዋላችሁ ሰላም ዋልሽ ደህና ዋልሽ ዳይሬክተር ሰብለ ስለ አንድ ጉዳይ ላነጋግራችሁ ፈልጋለሁ አየለን ክፍል ልቀይረው ወስኛለሁ ጎሽ በጣም ጥሩ ነገር ነው ያደረግሽ ዳይሬክተር ሰብለ፣ እሱ ውሳኔ ግን ብዙ አስተማሪዎችን ቅር እንደሚያሰኝ አትጠራጠሪ። ይገባኛል። አሁንም የአንዳንድ አስተማሪዎች አዝማሚያ ደስ አይልም። አንዳንዶቹ ትምህርት ቤቱን በስርዓት መምራት አትችም እያሉ ነው። እንዴ ይሄን እኮ ነካ? ምንም አይደል ደስታ። ምን እንደሚሉ እኮ አውቃለሁ። እኔ በግሌ ሊመጣብኝ የሚችለው አስተያየት ሳይሆን ትክክል ነው ብዬ የማምንበትን ውሳኔ መስጠት ኃላፊነት አለብኝ። ይሄ ጉዳይ ቀላል እንደማይሆን አውቃለሁ፣ ግን ደግሞ ጥረቴ እውነቱን ማውጣት ነው። እስኪ ውሃ አምጡ። ማንት ይዞ ሄዷል። አረ ወጥ ለእንግዶቹ ለልዬ እነ ወስደዋል። ሌላ ምን ላግዝሽ? ምንም ለሊ፣ በቃ ይዞሽ እማዬ ግን እንደ ጨክና ጥላን ትሄዳለች። እኔ እንዴት ነው ያለዛ ምኖረው? እሺ ገና ከዚህ እድሜ ያለ እናት እንዴት ነው የምችለው? እኔ አሁን እስተናደድኩባት፣ በቃ ጣለዋት። እዚያ አይባልም እንዲ ሁሉም ሰው ነው ያስጠላኝ። ዶክተሮቹ ታዲያ እሺ ምንድን ነው ጥቅማቸው? ለዚህ ለዚህ አዲስ አበባ ለምን ልጅ ያሏት? ቀሽ ያታንቅሽ እማዬ ይቅርታ ጠላሁሽ ስላልኩሽ። በጣም ነው የምወድሽ። ግን ለምን ጥለሽን ሄድሽ? ለምን እሺ